በግጥም የተፈከረለት በዲያስፖራው ኢንቨስተር ዳስ የተጣለለት ሮጠው በጠገቡ የተሰገደለት የተደገሰለት አውሮፓ አማሪካ ጭጉላ የተሰራለት የአባይ ሙሽራ ቦንዱን ቡዳ ቦላ ሳይታሰብ ድንገት ቦንዱን ቡዳ በላው ወይ ቦንዱን ቡዳ በላው ልኝ በል እንጂ ሰላም እስክትመጣ ዘወትር ከምናለቅ ፍርዳችን ተራሱ በገዥዎች ናታ። ከእኛም ወደ አላሳ በግፍ በመከራ ያረር የነበን የጨሰ እንዳዋራ እግር ከወርች ይዞን ያጮች መጥጋኛ የድሃ ምሳሌ ዞር ራብተኛ ለስደት ተጋልጠን በስደት ተዋርደን አፋችንን ዘግተን በስደትም ሞተን ከእኛም ወደ አላሳር ለገዢ ፍሪዳ ዞት ደም ገባ ሰንሰለት ወጣ ጎሳሶች ልክ እንደወርካ አዎ እምቢኝ እንበል እንጂ ባደገበት ምድር በተፈጠርንባት የሁላችን እትብት በተቀበረባት አንዱ የበላይ ሆኖ አንደኛ የበታች እንዴት ሰላም ይኖር እንዴት ኑሮ ይመቻች? ኢማም ሼሁም ውስታዝ ሙእሚንም ምእመናን፣ ዲያቆን፣ ቀሳውስቱ፣ ካህናት፣ ቆጳሳት በፍቅር ስጦት ስትከስም ሀገር ዝኖብ አይደለም ወይ ኃጢአት አይሆንም ወይ እያየን ማለት ወይ አለመናገር የገዢዎች ወንበር እስከ ዛሬም ድረስ ከልባሱ በስተቀር የሌለው ልዩ አክሱም ንጉሥ እንጂ የገዛ ያስገበረ የስልጣኔን በር ለመክፈት የጣረ ኧረ ለመሆኑ ሃይማኖት ነበረ ባደግንበት ምድር በተፈጠርንባት የሁላችን እትፍ በተቀበረባት አንድ በላይ ሆኖ አንደኛ የበታች እንዴት ሰላም ይምጣ? እንዴት ኑሮ ይመቻል? ኧረ ለመሆኑ ሳይንቲስት ጠበብቱ ዙሪያ የከበባት ለሰው ዘር ምንጭነት እውቅና የሰጣት ለፈረንጁ ሉሲ እኛ ድንቅ እያልናት የክርስትና እናት ነፍስ ነበሯ ወይም ጢል በአስተካክላ ትሰግድ ነበር አምስቱ ወቅት ከእሷ እሷን አማይለን ፈጣሪ ባዘዘ እሷም እኔም አንተም ምድሯን የሞላ ነው። ታዲያ አንተን ከእኔ በፊት እኔን ካንተ ኋላ ለምድሯ ባለቤት ያስቀምጠን ማለት ነው። አንድ በሁለት ጉድጓድ ያንተም ሆነ እኔ የእሱም የእሷም ድርሻ ይህን ዓለም ስንለቅ የተመገበልን በስተ መጨረሻ ያ ካልሆነ በቀር የግል የምንለው እምብኝን በል እንጂ እምነት የምርጫችን አገር ጋር አለ። አንተ ወልደ ኢየሱስ እኔም ነኝ አብዘላ ያችም ወለተ ማርያም ይህችም አመቱ ያም ወልደ ሚካኤል ይህኛው ጁንዳ አማ ይህም ወልደ ጊዮርጊስ እሱም ነው ነስረ ነው። አዎ በእኔ አደም ሁሉም የአዳም ዘር ገዦች በፈጠሩት ለምን እንሰቃይ? ለምን እንቸገር? እስከ መቼ ድረስ ለገዦች ወንበር እየሆንን ሙጫ ለቀጣው ትውልድ ለምን እናስተላልፍ? የግድ ደግሞ አለች እምበኝን በል እንጂ መስገጃ እንዳልሰራ ቁባና ሚናራ አላሁ አክበር ብዬ ሰላት እንዳልጠራ አክሱም ላሊበላን ላንተ ያስጨበጠ አንተም እንዳታንጽ ቤተ መቅደስን በአማረ ጉልላት ጅማና ሐረር ለኔ ቆርጦ ሰጠ። በታሪካችን ውስጥ የለንም ማስረጃ የሚሞላ ቅንጣት በቅዱስ ቁርአን መጽሐፍ ቅዱስም ውስጥ የሰፈረ ግዛት ካልሆነ በስተቀር ገዦች የፈጠሩት የገለማ ስራ አውብኝ በል እንጂ በተዘረጋልን ሁለት መንታ መንገድ አንደኛው የሚያደርግ አንደኛው የሚያነቅ እንዳሻን እንጓዝ እንዳሻን እንጓዝ። በአንተ አልፈረድኩኔ አንተም በእኔ አትፈረድ። እናስረክብና ፍርዱን ለህለቀን ባለንበት ምድር እኩል መብት ይኑረን። ከወንጀልም ወንጀል ከኃጢአትም ኃጢአት ከሐራምም ሐራም የአንድ ዜጋ ክፉ የአንድ ዜጋ መብቱ በቁጥር አይሰራ። በተወለድንባት ባደግባት ምድር ማህበረ ሰይጣን ደም በጠማው ለፈረሰ ገላ መቀበሪያዎች እምብኝን እንበል እንጂ በቀኙ ጨረቃ በግራው መስቀሉን ባናቱ ላይ ኮከብ በእኛ የተመረጠ የሁላችንም ዘብ የሁላችንም ዘብ መረጥ ድረስ መለስን ወንድ አስርድ አደብን ጀሚላ በረከትን ሻፊ ስብሐትን ቢቂላ አርከበን ሙደስር ቢቀያይሩብን አዲሱን በድርድር ስርዓቱን እስካልጣን ፈነቃቅለን ከስር ሁሉም ወልዶ ወያኔ ልደቱ ጫሚቶ ኑሯችን እየየ ጧት እናም አንተም ሆነ እኔ እንደ የእምነታችን እንሄዳለን እንጂ ለውስ ደስታችን እንጂ ሞራቃችን ለአንተም ኢየሩሳሌም አገር አይደለም፣ ለእኔም ሳውዲ አረቢያ መቾሎ ኢትዮጵያ እናም እምቢ እንበል እንጂ መለስን፣ ወንዳዝር፣ አዜብን፣ ጀሚላ፣ በረከትን፣ ሻቲ፣ ስብዓትን፣ ቢቂላ አርከበን ሙደሲር የቀያየሩብን አዲሱን በደንብ ስርዓቱን እስካልጣል ፈነቃቅለን ደስር ሁሉም ወልደ እያሌ ልደቱ ጫሚቶ ኑሯችን እየየ ጧት ማታ ለቅሶ እናም እምብኝ ነው እንጂ እምብኝ እንበል እንጂ አዎ ወረቼ በለው ወረቼ በለው ቢበለው ወረቼ ይወስዳል መንገድ እያመጣል መንገድ ቢበለው አንድ የሚጠላን አንድ የሚወደድ ቢበለው እያልፍኛ አገሮች ቢበለው ሲተኳኩሱ ቢበለው ጋሻ ጃግሬዎች ችበለው ሲተኳኩሱ ችበለው መሶብ ቀዳጆች ችበለው ወዴት ደረሱ ችበለው ይወለድና ችበለው ከፍንከፉ ችበለው ጋን ይሸከማል ችበለው ከነደድቡ Naman, naman, naman, naman, naman, naman, naman, ከመርገጫው ከመርገ አድማጮቻችን እንደምን ከርማችኋል እያለን አብራችሁ እንድትቆዩ እንጋብዛችኋለን። አስተያየት ለመስጠት ለምትፈልጉ 0649175 ላይ እንገኛለን። እያዳመጣችሁን ላላችሁ ሰዎች ይቅርታን ጠይቃለን። የመስመር ችግር በማጋጠሙ የተነሳ እንግዳችንን ይዘን መቅረብ አልቻልንም። ከተወሰነ ደቂቃ በኋላ ምናልባት ሊረዱን የሚችሉ በቴክኒክ በኩል ከተገኙ እንግዳችንን ይዘን ለመቅረብ እንሞክራለን። እስከዛ ጊዜ ድረስ ግን አብራችሁን እንድትቆዩ በድጋሚ እንጋብዛችኋለን። ጠይበማትያችን ሰው ገምዳኝ እንደ አበባ ናሹራይሎ አንዝርቷማ ናሹራይሎ በቺኑ ታዋሽቺ እንደ ልቆይቱ እንደ መወርወራው ቀልቤና ሰው አትታኝ ቀልቤና ሰው አትታኝ አንገሸቀመየቺ ባጅብሩ ትታኝ በጀመሩት እናንየ ፍቅሬን እንደጥ taşlarınayım Avaz taşın avaz taşın nanayım Modarın onların nanayım Adorışın adorışın nanayım Lüpen otun aşın nanayım Fitkin rışın nımız aşın nanayım Sertaşla tozarın nanayım Bavutun mutu taşın nanayım Alas varıdım boyun tulatun Nanıgın tübetilo camın Nanıgın bu satışlar var ሾታ በወገን በጎሳ አፋሩ ወደ አፋር ኢሳው ወደ ኢሳ ዘር እየቆጠረ ወገኑን ፍለጋ አንዱ ወደ ቆላ አንዱ ወደ ደጋ ኦሮሞው፣ ጉራጌው፣ ሲዳማው፣ ከምባታው፣ ትግሬውና አማራው ሄደ በየቦታው ብለው ሲናገሩ ሲያወሩ ሰምቼ እኔ መሀል ሜዳ እንዳልቀር ፈርቼ ጠይቄ አስጠይቄ ዘሬን አጣርቼ እንደ ሰው ልጠጋ ወደ ወገኖቼ በማለት እናቴን አባቴን ብጠይቅ በጣም በመቸገር በጣም በመጨነቅ ዘርህ ውስብስብ ነው አትዘልቀውም ቆጥረህ በአንዳችን አማራ በአንዳችን ትግሬ ነህ። ሁለቱ አያቶችህ በግማሽ ጎናቸው ኦሮሞዎችና ጉራጌዎች ናቸው። ዘርህ ጥልፍልፍ ነው፣ በስምንቱ ዘርፉ መለየት አትችልም ብለውኝ አረፉ። ታዲያ ምን ይበጀኝ? ከነማን ልጠጋ? የእናቴን ወገኖች አባቴን ፍለጋ ወደ ቆላ ልሂድ ወይስ ወደ ደጋ? ከነማን ጋር ልግባ ከነማን ጋር ልውጣ ብዬ ከምጨነቅ ከዚህ ሁሉ ጣጣ ያው እንደ ጣለብኝ ለመኖር ለእንጀራ በፈረንጆች አገር ከፈረንጆች ጋራ ስደተኛ ሆኜ ስሜ ሳይጠራ ስጋፋ ኖራለሁ ስበር እንዳሞራ ነገ ዛሬ እያለ ቀን እየቀጠረ ወይ ሂዷል አረፈ ወይም ቀርቶ አልቀረ ልክ እንደ ገደል ዛፍ ሲወዛወዝ ውሎ ጎጆ እንደሌላት ወፍ ካጥር ተንጠልጥሎ እስከ መቼ ልኑር ልቤ ተከፋፍሎ በሀገር በወገን መኩራት እንደ ጥንቱ በታሪክ በባህል መኩራት እንደ ጥንቱ ከቀረ ከባድ ጋር ልኑር ምን አባቱ ከዚህ ሁሉ ጭንቀት ዘር ማንዘር ቆጠራ፣ አገር ወገን ማለት እንደ ቀረ ይቅራ ብዬ ተሟግቼ ከህሊናዬ ጋር ትንሽ መደላደል ቤት መስራት ስጀምር እንደ ባነነ ሰው ከእንቅልፉ እንደ ነቃ ልቤ እንደ ልማዱ ይገባና ጣልቃ እንደ ክፉ አድራጊ አገር ትቅር በቃ እንደ ክፉ አድራጊ ወገን ይቅር በቃ ብሎ ሲጠይቀኝ መልሼ እንደገና ትናንት ያቀድኩትን አፈራረስና በረጅም ባጭሩ በጭንቀት ተንፍሼ በሐዘን በቁጭት ከንፈሬ ነክሼ አገርስ አትቀርም እላለሁ መልሼ። ወገንስ አይቀርም እላለሁ መልሼ። ቢሮጥ ብንደረደር አኩርፎ ተጣልቶ በአደባባይ ውሎ በጫካ ሸፍቶ እንዴት ይዘልቀዋል ሰው ከጥላው ሸሽቶ በክፉ በበጎ በደስታ በችግር የተጠላለፈ ከህልውና ጋር ከህሊና ጓዳ ተስጦ የሚኖር አገርም ጥላ ነው ቅርብ ይሉት የማይቀር ወገንም ጥላ ነው ቅርብ ይሉት የማይቀር አይመልሰኝ ብሎ ከአገር ቢሰደዱ ውቅያኖስ አቋርጦ ርቆ ቢሄዱ አገር ይጎትታል በረጅም ገመዱ አይመልሰኝ ብሎ ከሀገር ቢሰደዱ ባጎረሰው እጁ ባቀፈበት ክንዱ ወገን ይጎትታል በረጅም ገመዱ። አገሬን ሲጎዷት እየከፋው ሆዴ፣ ወገኔን ሲገድሉት እያረረ ሆዴ፣ ባህር አቋርጬ ርቄ መሄዴ፣ አላይም አልሰማም ብዬ መሰደዴ፣ ምንም አላዳነኝ ከጭንቀት ከሮሮ፣ ከአገር ከወገን ጋር አንጀቴ ተሳስሮ ዋብዬ ዋብዬ ላገር ለወገኔ እስከ መቼ ድረስ አለቅሳለሁ እኔ? ዋብለህ ዋብለህ እንባህ ተንጠፍጥፎ አንተስ እስከ መቼ መብትህ ተገፎ እስከ መቼ? እንደውሃ የሚጎርፈው የሕዝቡን ባደርቆ ፍትህ ተስተካክሎ መብት ተጠብቆ ሙስሊም ክርስቲያኑ ጸሎቱ ተሰምቶ በዘር መከፋፈል መገዳደል ቀርቶ ሁሉም በታሪኩ በሀገሩ ኮርቶ የአምባገነን ስርዓት ፈርሶ ተንኮታኩቶ ዲሞክራሲ ሰፍኖ ሁሉም ተረጋግቶ እፎይ ብሎ ህዝቡ ይኖር ይሆን ከቶ? የዘንድሮው ትግል ነጻነት አፍርቶ የዘንድሮው ትግል ዲሞክራሲ አምርቶ ህግ የበላይ ሆኖ ሁሉንም አስማምቶ እፎይ ብሎ ህዝቡ ይኖር ይሆን ከቶ? ህዝባችን አንድ ቀን ኑሮ ተሻሽሎ መብቱ ታውቆለት ፍትህ ተስተካክሎ እንዲህ ነው ከማለት እንዲህ ነበር ብሎ አንዱ ከአንዱ ሳይበልጥ፣ አንዱ ከአንዱ ሳያንስ፣ አንዱ አንዱን ሳይገድለው ደም ሳይመላለስ፣ በወላጁ ጥፋት ልጁ ሳይወቀስ፣ በዘር መከፋፈል መገዳደል ቀርቶ ሁሉም በታሪኩ በሀገሩ ኮርቶ እፎይ ብሎ ህዝቡ ይኖር ይሆን ከቶ? እውነት እኮ አይመስልም ሲያስቡት ነገሩ። በገዛ ወገኑ ሰው በገዛ አገሩ ያለምንም ፍትህ መሞት መታሰሩ፣ በገዛ ወገኑ ሰው በገዛ አገሩ ባህሉ፣ ታሪኩ፣ ክብሩ መደፈሩ እውነት እኮ አይመስልም ሲያስቡት ነገሩ። በስበብ አስባቡ ከሀገር መባረሩ አንጀቱ እያረረ በስደት መኖሩ እውነት እኮ አይመስልም ሲያስቡት ነገሩ። በጋሻና በጦር በግር በኮርቻ በስንት ጦርነት በስንት ዘመቻ ከግብጾች ከቱርኮች ከጣሊያኖች ዛቻ የጠበቋት አገር አርበኞች ጀግኖቿ እንዴት እንዲህ ትሁን በገዛ ልጆቿ እንዴት ወገን በሌላ አቅሙ በስንት መከራ አገር በሌላ አቅሟ በነጻ አስተምራ የሚያስበው ተንኮል የሚሰራው ተንኮል የጥፋት ተልእኮ ስነ ልቡ ስንኩል መሆኑን ሲያስቡት በጣም ያስደንቃል። ከተማረ ወገን ይሄ ይጠበቃል። እውነት አይመስለውም ላላየ ላልሰማ። ምኑ ቅጡ የዘንድሮውማ የአገሩን ዳር ድንበር እየሸራረፈ ታሪኩን ባህሉን እየተጸየፈ ወገን እያጣላ እያኮራረፈ የሚገዛ መንግስት በኢትዮጵያ ምድር ማን ይመጣል ብሎ ማን አስቦ ነበር? ማንነታችንን ረግጦ አጣጥሎ ስነ ልቦናችን ከነስሩ ነቅሎ በአገር እንዳንኮራ ታሪክ የለም ብሎ ህዝቡን አለያይቶ በጎሳ ከፋፍሎ የሚገዛ መንግስት በኢትዮጵያ ምድር ማን ይመጣል ብሎ ማን አስቦ ነበር? የአያቴ ቅድመ አያቴ ታሪክ አደራ ምንም የማይመስለው ይሉኝታ የማይፈራ ኮሪያና ኮንጎ ስንት ስንት ጀብድ የሰራ በዓለም የጦር ሜዳ አገሩን ያስጠራ ወገኑን ያኮራ የሰለጠነውን በስንት መከራ መላ ሰራዊቷን በትኖ እንዳቧራ የሚገዛ መንግስት በኢትዮጵያ ምድር ማን ይመጣል ብሎ ማን አስቦ ነበር? ያለአንዳች ክርክር እንኩ ብሎ ሰጥቶ አንድ አይኑ ሁለት የባህር በር ዘግቶ ጅቡቲም፣ ሱማሌን፣ ሱዳንም ደጅ ጸንቶ የሚገዛ መንግስት በኢትዮጵያ ምድር ማን ይመጣል ብሎ ማን አስቦ ነበር? የጦር መርከባችን በጨረታ ሽጦ መርከበኞቻችን ከባህር አስምጦ የአገር ሕልውና በስልጣን ለውጦ የሚገዛ መንግስት በኢትዮጵያ ምድር ማን ይመጣል ብሎ ማን አስቦ ነበር? ከአንድ ወንዝ ከአንድ አገር አብሮ እንዳልበቀለ አውቆ እንዳላወቀ እያስተባበለ አንዱን ዘር ከዘጠኝ እየከፋፈለ ሰው ከመግደል አልፎ አገር የገደለ ወያኔ ኢህአዴግ ምን ያልሰራው አለ? እውነት አይምሰልህ፣ አትስማ ወገኔ። ገሌ መሌ እያለ ቢጠራህ ወያኔ ለራሱ ብሎ እንጂ ሊገዛ ነጣጥሎ ሊጠቅመን አይደለም ላንተ ለኔ ብሎ በዘር መከፋፈል ለማንም አይበጅ፣ ለችግር ለአደጋ ያጋልጠናል እንጂ። በጎጥ መከፋፈል ለማንም አይበጅ፣ የጨቋኝ ሰለባ ያደርገናል እንጂ። ለምን አንማርም ከታሪክ ካለፈው ተጠንቀቁ እያለ ከሚለፈልፈው መለያየታችን በክልል በጎሳ ከመከራ በቀር ከችግር ካበሳ በሰሜን በደቡብ በአገር በጠቅላላ ምን አተረፈልን ከሰቆቃ ሌላ? እስቲ እንጠያየቅ። እንዲያው ለነገሩ ተፋቅሮ ተባብሮ በአንድ ላይ መኖሩ ይጠቅመናል እንጂ ምንድን ነው ችግሩ? ፍትሕ ከተገኘ ከተስተካከለ፣ መብት የሚያስጠብቅ ስነ ስርዓት ካለ፣ በዘሩ በጎሳው ሰው ካልተበደለ፣ በዲሞክራሲ ስልት ሰው ከተቻቻለ፣ ተፋቅሮ ተባብሮ በአንድ ላይ መኖሩ ይጠቅመናል እንጂ ምንድን ነው ችግሩ? በቆየ ታሪኩ በእምነት በባህሉ ህዝቡ አንድ መሆኑን እያስተባበሉ ነጻነት ነጻነት ነጻነት እያሉ ከእናት ሀገራቸው የተገነጠሉ እንኳን ጤፍ እንጀራ አሮባቸው ስንዴ ሁለት ያጣ ጎመን ሆነው የለም እንዴ? ሰላሳ ዓመት ሙሉ የታገሉለቱ የታል ብልጽግናው? የታል ነጻነቱ? እውነት አይምሰልህ፣ ልብ በል ወገኔ፣ መለያየት ሞት ነው ለአንተም ሆነ ለእኔ። አንዱ ከሌላው ጋር በዘር ተቀላቅሎ ተጋብቶ ተዋልዶ ድብልቅልቅ ብሎ አብሮ የሚኖረው ከባሌ እስከ ወሎ ይለያይስ ቢባል እንዲያው እንዴት ብሎ እንዲያው እንዴት ብሎ ዘርክን ክንቁጠር አሉኝ። የትኛው ነው ዘሬ? ጉራጌ ነኝ ልበል ወይንስ አደሬ? ዘርክን ክንቁጠር አሉኝ። የትኛው ነው ዘሬ? ኦሮሞ ነኝ ልበል ወይንስ ጎንደሬ? ዘርክን ክንቁጠር አሉኝ። የትኛው ነው ዘሬ? ከወሎ ነኝ ልበል ወይንስ ከትግሬ? በአያት በቅድመ አያት በእናቴ በአባቴ ዘሬ ድብልቅልቅ ነው በስምንት ትብቴ ዘር ክንቁጠር አሉኝ የትኛው ነው ዘሬ ድብልቅልቅ ያልኩ ነኝ ከራስ ጸጉር እስከ እግሬ። ዋርካ ምን ያፈራል ብለው ሳይጠይቁ ዋንዛ ምን ያፈራል ብለው ሳይጠይቁ አድማጮቻችን አድማጮቻችን እንደምን ከርማችኋል እያለን አሁን ልናቀርባቸው ያሰብነውን እንግዳችንን መስመር ላይ ይዘናቸው እንገኛለን። ስለዚህ አብራችሁን እንድትቆዩ እንጋብዛችኋለን። ይሰማል? hello hello፣ ይሰሙናል? hello ይሰማል? hello ይሰማል? የምናገረው ይሰማል? okay እሺ። አድማጮቻችን በድጋሚ አብራችሁን እንድትቆዩ እንጋብዛችኋለን። የሚሰማ ይመስለናል። ችግር እስካልገጠመን ድረስ የሚሰማ ይመስለናል። እንግዲህ አቶ እንድሪስ መስመር ላይ መስመር ላይ ይገኛሉ። ውጭ መውጣቱንና ለመውጣቱን እያረጋገጥን ነው። ስለዚህ እርስዎ ግን ይሰሙናል። አቶ እንድሬስ አቶ እንድሬስ መስመር ላይ ነዎት? ይሰሙናል አይደል? hello ይሰማዎታል? hello ሲጠይቁ ቆርጠው ቆርጠው ጣሉት። እነጣም አያውቁ የኢትዮጵያ አምላክ የድሮ የጥንቱ በመከራ ቀን የደረስክላቱ ዛሬም እንደገና እጇን ስትዘረጋ መሰስ አርገህ አውጣት ከወያኔ አደጋ። አንተን ተስፋ አድርጋ አንተኑ ተማምና በመስጊድ በመቅደስ ጧት ማታ ለምና ዛሬም እንደ ድሮው እጇን ስትዘረጋ ፈልቅቀህ አድናት ከኢህአደግ ምንጋጋ። በመስጊድ በመቅደስ በእምነቱ ተልኮ ህዝብ ህዝብ የሚያመልክህን ሰግዶ ተንበርክኮ አንተንም የለህም እያሉህ ነው እኮ። ስለዚህ ፈጣሪ ለአንተም ለእኛም ብለህ ፈቃድህ ከሆነ መቼም አይሳንህ፣ የጭቆናን ስርዓት ከነስሩ ነቅለህ እኛንም ነጻ አውጣና አንተም ኑር ተከብረህ በመልክህ በአምሳልህ የፈጠርከውን ሰው እንደ ፍየል ጠቦት አርዶ ሲጨርሰው ለማታ ለማና ቤት ልበል ለየትኛው ዳኛ? እባክህ ገላግለን ከዚህ ጥጋበኛ። በፈጣሪነትህ በምታውቀው ዘዴ ምነው ብትገላግለን ከዚህ ከወንበዴ። ከታሪካዊው ከድንቅነሽ አገር ከእናት ኢትዮጵያ ከሆደ ዥጉርጉር ቀይና ቀይ ዳማ ጠይምና ጥቁር እህትና ወንድም ሆነን ብንፈጠር ስም እየለጠፈ የጎሳና የዘር ወያኔ ኢህአዴግ ይከፋፍለን ጀመር። እባክህ እግዚአብሔር እባክህ ፈጣሪ ትጥቁን የማይፈታ የአገር ጥቃት ፈሪ መብት አስተካካይ፣ ፍትህ አስከባሪ፣ ለዚህ ለዚያ ሳይል ህዝብ አስተዳዳሪ ለወገን አሳቢ፣ ለአገር ተቆርቋሪ፣ ታሪኩን አዋቂ፣ ባህሉን አክባሪ፣ በጉልበቱ ሳይሆን ሕግ አክብሮ አዳሪ፣ ከወህኒ ቤት ይልቅ ትምህርት ቤት ሰሪ፣ ከጭቆና ይልቅ በልማት ፎካሪ፣ ስጣት ለኢትዮጵያ እውነተኛ መሪ። ለእኛም ልብ ስጠን እንዳለት ጠንካራ፣ ከሞት ይልቅ ጥቃት በጣም የሚፈራ የወገንንና የአገርን አደራ እንድናስከብረው ሳናፍር ሳንፈራ ለእኛም ልብ ስጠን እንዳለት ጠንካራ ገሌ መሌ ሳንል በጎሳ ሳንጠራ አብረን እንድንኖር አብረን እንድንሰራ ክፉ በጎ የሚያውቅ ለሰው የሚራራ ለእኛም ልብ ስጠን ይሉኝታ የሚፈራ እኔ ልደውላችሁ ነበር። ወይ መውጫ ወይ መውጫ ቀዳዳ የሚልበት ጊዜ አይቀርም መምጣቱ። ልክ እንደ ታቻም ነው፣ ልክ እንደ በፊቱ ክብር ዘበኛና አየር ኃይል ምድር ጦር ወዳጅ መተዋወቅ ዓለማትን መዞር የሚያዛልቅ ቢሆን መፈራት መከበር የጃንሆይን መንግስት ማን ይደፍረው ነበር? መድፍና መትረየስ፣ ታንክና ወታደር ማሳደድ፣ መጨፍጨፍ፣ መግደልና ማሰር የተቀናበረው ከተማስገግ እስከ ገጠር የሚያዋጣ ቢሆን ውድቀትን የሚያስቀር ኮሎኔል መንግስቱን ማን ይነካው ነበር? ካለፈው ከታሪክ ሰው አለመማሩ በጣም ያሳዝናል። ሲያስቡት ነገሩ እንዴት አንማርም ከታሪክ ካለፈው? ኧረ በቃ እያለ ከሚለፈልፈው እንዴት አንማርም ከታሪክ ካለፈው አያዋጣም ብሎ ከሚለፈልፈው ወያኔ ኢህአዴግ መብት የሚጋፋው ማን አለብኝ ብሎ አውቆ የሚያጠፋው ሞት ይሻላል ብሎ ሲመረው ሲከፋው ህዝብ እንደሚታገል በዶማ ባካፋው እንዴት አይማርም ከታሪክ ካለፈው። ድመት እንኳን በአቅሟ መብቷ ሲደፈር ጠላት ሲመጣባት የሚጎዳ ነገር ወይም ሳትናከስ ወይ ሳትፍጨረጨር አንገቷን አትሰጥም እንዲሁ በዋዛ ሳትጮህ ሳትታገል አትሄድም ተይዛ። ይሰማል ይሰማል ብዬ አስባለሁኝ። አሁን ሄሎ ሄሎ አሁን በደንብ የሚሰማ ይመስለኛል ሳስበው። ይሰማዎታል እርሱ? ይሰማኛል። እሺ አቶ እንድሪስን መስመር ላይ ይዘንላችሁ እንገኛለን። አድማጮቻችን በተለያዩ የቴክኒክ ጉድለቶች ምክንያት በመዘግየታችን በጣም ይቅርታ እንጠይቃለን። እርስዎንም በተደጋጋሚ እየደወልን ስለረበሽ ነው ከልብ ይቅርታ እንዲያደርጉልን እንጠይቃለን። አረ ምንም አይደል። እሺ አድማጮቻችን ይዘንላችሁ የቀረብነው እንግዳ አቶ እንድሪስ ይባላሉ። በዚህ አሁን በሀገራችን በተለይም በሮማ ከተማና በጠቅላላው በጣሊያን ከተማ በሚደረገው የቦንድ አሰባሰብ ሁኔታ ላይ ሁላችንም ግንዛቤ እንድናደርግበትና የማናቀውን ነገር እንድናውቅ ሌሎቻችሁም ጥያቄ ካላችሁና እስካሁን ድረስ በአይምሯችሁ ላይ ያልተመለሱ ሁኔታዎች ካሉ ግንዛቤ እንድናገኝበት ብለን ነው እንግዲህ እሳቸውን ይዘንላቸው የቀረብ ነው። እናመሰግናለን። በድጋሚ በአድማጮች ስም ከልብ አመሰግናለን። አመሰግነውታለሁኝ። እና የመጀመሪያ ጥያቄ በተለይም ቦንድ ምንድን ነው በሚለው ቀለል ባለ መልኩ በዚህ ላይ ማብራሪያ እንዲሰጡን ነው። በዚህ በመነሳት እንግዲህ የተለያዩ ጥያቄዎችን ይዘን እንቀርባለን። እሺ፣ በቅድሚያ ወደ ሬዲዮ ጣቢያችሁ ስለጋበዛችሁኝ በጣም አመሰግናለሁ። እንግዲህ ይሄ ሰፊ ርዕስ ነው። በፈረንጆች ወይም በእንግሊዝኛ state obligation የሚል ነው። ቦንድ የሚለው ነገር ስሙ የሚያመለክተው state obligation ማለት ከስሩ መንግስት አለ ማለት ነው። ወይንም የቦንዱ ዋስ ወይም ተያዥ መንግስት ነው ማለት ነው። መንግስት እና ገዢው ፓርቲ አንድ አይደሉም። መንግስት የሚቀጥል ነው። ገዢው ፓርቲ ግን በዲሞክራቲክ ህግጋት መሰረት በየአራት አመቱ ይለወጣል። እንደ ሀገሮቹ ሊለያይ ይችላል። አንዳንዱ ሀገር አምስት አመት ይሆናል። አንዳንዱም ሀገር እንደ ረሻ አይነቱ ስድስት አመት ድረስም ይካሄዳል እና ይሄ ቦንድ የሚለው ነገር በትርጉም መንግስት ከህዝብ የሚበደርበትን ሁኔታ የሚያሳይ ነው። ህዝብ ለመንግስት ያበድራል። ባበደረው ገንዘብ መጠን መጠነኛ ትርፍ ያገኛል። ይሄ በረጅም ጊዜ የሚገኝ ትርፍ ነው። እንደዚህ እንደ share company ወይም እንደ አክሲዮን ማህበር በየቀኑ የገበያ የሚወሰን አይደለም። ይሄ ለምሳሌ financial economy የሚሉት ማለት ነው። ይሄ በ company ዎች ላይ የምንገዛው share እና የቦንድ የተለያየ ባህሪ ነው ያላቸው። እኔ ባለሁበት ሀገር West Europe ነው ያለሁት። ለምሳሌ ከሁለት አመት minimum ሁለት አመት በከፍተኛ ደግሞ እስከ ሰላሳ አመት የሚሄዱ የቦንድ እንትኖች አሉ፣ ሽያጮች አሉ። አንድ ግለሰብ ሲገዛ መንግስታዊ መረጃ ወረቀት ይሰጠዋል። የዚህ ግዢ ዋስ መንግስት መሆኑን የሚያሳይ ማለት ነው። ወረቀት ነው የሚሰጠው። ይህ በገዢና በሻጭ መሀል ወይም በአበዳሪና ተበዳሪ መሀል የሚኖረው የቦንድ ስምምነት በመንግስት መሀል በመንግስትና በገዢው መሀል እንጂ በገዢዎች እና በአስተዳዳሪው ፓርቲ መሀል የሚኖር ግንኙነት አይደለም። ይህ ስለሆነም ነው በሶስተኛው ዓለም ቦንድን ገዝቶ ማትረፍ በፍጹም የተለመደ ነገር አይደለም። ምክንያቱም ገንዘባችንን ካወጣን መጀመሪያ ትርፉ ብቻ ሳይሆን ዋስትና አለው ወይ የሚለውን ነገር መመለስ ስለማይቻል ነው። መንግስት ቋሚ ነው፣ ቤትም ሀገር ፓርቲዎች ናቸው የሚቀያየሩት። democratically ፓርቲዎች ተመርጠው በየአራት አመቱ ሲወገዱ ያ ገንዘብ ዋስትና አያጣም። ምክንያቱም ዘላቂ የሆነው መንግስት ነው ዋሱ። በእንደ ኢትዮጵያ አይነት በእንደ አፍሪካ አይነት አገሮች ማለት ነው። አንደኛ democratically የተመረጠ መንግስት የለም። ሁለተኛ ይሄ መንግስት በህዝብ ትግልም ሆነ በሌላ መንክል ከስልጣን ሲወገድ የሚመጣው መንግስት ማለት ነው። ይሄ መንግስት የተስማ የፈረመባቸውን ስምምነቶች ሊገደድበት አይችልም ማለት ነው። ይሄ ከሆነ ኢንቨስት የሚያደርግ ሰው መጀመሪያ ለገንዘቡ ሰኪሪቲ ማግኘት አለበት። ይሄ ሰኪሪቲ በኢትዮጵያ ሁኔታ የለም። ሌላኛው ገንዘብን በቦንድ በቦንድ ላይ አውሎ ማትረፍ እንደ ለዚህ ምክንያት ነው በሶስተኛው ዓለም የሚታየው ሌላኛው ቦንድ ለመግዛት የሚፈልግ ሰው በቅድሚያ ማወቅ ያለባቸው ሁኔታዎች አሉ። እነዚያ በጣም ትልቅ ዝርዝር ውስጥ አልገባም። አንድ በነጥብ ብቻ ላስቀምጣቸው። አንደኛ ቅድመ ጥናት ያስፈልጋል። የዛ ፕሮጀክት ቅድመ ጥናት በእንግሊዝኛ feasibility study የሚሉት አለ። ቅድመ ጥናት ያስፈልገዋል። ይሄ ቅድመ ጥናት ብዙ ነገሮች ያካትታል። እንደገና ቅድመ ጥናት ብቻ አይደለም የፕሮጀክቱ ውጤት በውጤቱ ሊያመጣ የሚችለው ነገር financial ትርፍ ይሁን፣ ኢንቫይሮንመንት ዲስትራክሽን ይሁን፣ ecology system ኡን መለወጥ ይሁን፣ በአካባቢው ህዝብ ላይ የሚያደርገው ተጽዕኖ በሞላ በደንብ መዘርዘርና መጠናት አለባቸው። በሶስተኛ ደረጃ ትላልቅ ፕሮጀክት በተለይ እንደ አባይ አይነት ፕሮጀክት አገር አቀፍ ተጽዕኖ ብቻ ሳይሆን የጎረቤት አገሮችን ጭምር የሚነካ ፕሮጀክት ከሆነ ደግሞ ያለው ገዢ ፓርቲ አንደኛ <clears throat> በዲሞክራቲክ ሀገሮች sense ነው እኔ የማቀርበው። even ያ ፓርቲ ለአራት አመት ተመርጦ እንዲህ አይነት ፕሮጀክት በመሀሉ ላይ ከታሰበ ከዛ መንግስት እድሜ የሚያልፍ ተጽዕኖ እንዳለው ስለሚታወቅ ህዝቡ መጠየቅ አለበት። ያ መንግስት ከወደቀም በኋላ ቀጣይ ህዝብን የሚጎዳ ነገር ስለሆነ ማለት ነው። ስለዚህ ህዝቡ ምን ብሏል በዚህ ላይ ያስፈልጋል አያስፈልግም ከሚለው የመጀመሪያ ጥያቄ አንስቶ ህዝቡ አስተያየቱን መስጠት አለበት። ትናንሽ ፕሮጀክት በሆኑት መለስተኛ እንደ ጊቤ አይነት ፕሮጀክቶች ዛሬ ያሳዩት ውድቀት አንደኛው ይሄ ነው። የአካባቢው ህዝብ በጣም እየተጎዳ ነው። ዩኔስኮ ይሄ ፕሮጀክት እንዲቋረጥ ጥያቄ ጠይቋል። ብዙ ነገሮች በዛ በጊቤ ሶስት ላይ ተጽፏል። የምናየው ነገር ህዝብ መጠየቅ አለበት የሚለውን ነው። ይህንን አስመልክቶ በምሳሌ ማውራቱ ይሻላል። እኔ ባለሁበት ሀገር የዩሮፓ ዩኒየን አባል አልነበሩም። መንግስት ለአራት አመት ተመርቷል። ሁለት አመት እንደገዛ ዩሮፓን ዩኒየን የመግባት ነገር ሲመጣ ይሄ ነገር ለረጅም ጊዜ ከትውልድ ትውልድ አገሪቷን affect ስለሚያደርግ ፓርቲ ተስማምቶ ይሄ ህዝብ መጠየቅ አለበት። ህዝቡ ተጠየቀ። ህዝብ ለመግዛት ለመግባት ፈቃደኝነቱን ሰጠ፣ ገባ። ከዛ ቀጥሎ የሚቀጥለው መንግስት ሲመጣ አንድ አመት እንደተመረጠ እዚህ የ financial union ውስጥ እንግባ ወይ ዩሮ የሚባለው ነው። እንግባ ሲባል አሁንም የጥያቄ ወደ ህዝብ መመለስ ነበረበት። ህዝቡ ተጠየቀ፣ አንፈልግም አለ። እስካሁን ድረስ አልገቡም። እንደዚህ አይነት ገጽታ ያለው ማለት ነው። ሶስተኛው ከጅማሮ ጀምሮ ማለት ነው ይሄን ፕሮጀክቱ አስመልክቶ information ገዢው ሊያገኝ ይገባዋል። ለማወጣው ገንዘብ control system ኡ እንዴት ነው? በአቅርቦቱ ላይ ፕሮጀክቱ ሲሰራ ምን አይነት እንትን ነው የሚካሄደው? በጠቅላላ ገበያው የት ነው ይሸጣል፣ በሀገር ቤትም በውጭ የሚባል ስለ ገበያውም information ያስፈልገዋል ማለት ነው። እንደገና ፕሮጀክቱ ሲካሄድ የቁጥጥር ሁኔታዎች control mechanism ምን ይመስላል? ማን ነው የሚቆጣጠረው? ያው ሻጭ፣ ያው ተቆጣጣሪ፣ ያው አቅራቢ፣ ያው ሻጭ በሆነበት ሁኔታ mess ነው ወይ? በጠቅላላ mess ነው። በዚህ ውስጥ ፋይናንስ invest የሚያደርግ በራሱ ኪሳራ ብቻ አይደለም ነገሩ፣ ወደ ኋላ እመጣበታለሁ። ሌላኛው <clears throat> ፕሮጀክቱን የሚቀድሙ አንድ sensible የሆነ investor፣ አንድ sensible የሆነ ዜጋ ፕሮጀክቱ መሰራቱ ብቻ አይደለም በብሔራዊ interest አንጻር ከዚህ የሚቀድሙ ፍላጎቶች በሀገሪቷ አላት ወይ? ይሄ አስፈላጊ ነው ተብሎም ከዛ የሚቀድሙ ሀያ ሰላሳ አርባ ችግሮች አጣዳፊ ችግሮች ካሉ ይህን ፋይናንስ divert ማድረግ ያስፈልጋል። አቅጣጫውን መለወጥ ያስፈልጋል ማለት ነው። በሀገራችን ሁኔታ ህዝብ በሚሊዮን እየረገፈ ባለበት ሁኔታ አባይን እንገድብ አንገድብ የሚለው ጥያቄ አንደኛ politically ም sounding አይደለም። ሌላኛው ፕሮጀክቱን አስመልክቶ ለቦንድ ገዢዎች በየአመቱ የሰላሳ አመት ፕሮጀክት ከሆነ በየአመቱ ትርፍ ይሰጣል። ትንሽ ትርፍ፣ ብዙ ትርፍ የሚያመጣ አይደለም። ከዛ ጋር ተያይዞ የሚደረገው ነገር ምንድን ነው? ስለ ፕሮጀክቱ ጠቅላላ ሪፖርት መጀመሪያ ቪዚቢሊቲ ስታዲስ የመጀመሪያው ጥናት ከቦንዱ ጋር ይላካል። በሁሉ መልኩ ማለት ነው። አሁን ቅድም የጠቀስኳቸውን በሞላ አካቶ ያን ያህል ይሄ ለገንዘቤ ያዋጣል አያዋጣም ብሎ ጀጅ እንዲያደርግ ማለት ነው። የቁጥጥር mechanism ኡን ሁሉ ያውቃል ማለት ነው። ይሄ ብቻ አይደለም። ይሄ ዛሬ ብቻ ሳይሆን ወደፊት politically impact ኡ መጠናት አለበት። በኢትዮጵያ ላይ የሚያመጣው political impact ምንድን ነው? ዝም ብሎ ቦንድ ግዙ አይደለም። ኢንተርናሽናል ሎው ዓለም አቀፉ ሕግ ማለት ነው ስለ ውሃ ምን ይላል? ስለ ባህር ምን ይላል? ስለ መሬት ምን ይላል? ይሄ እኮ ትልቅ ፕሮጀክት ሳይሆን ትንሽም ፕሮጀክት ከሆነ በህግ ነው የሚተዳደረው። ይቅርታ በጣም ጊዜ ወሰድኩ። አይ ምንም ችግር የለም። ምክንያቱም ሰዓቱን ማራዘም ስለምንችል ከኛ ቀጥሎ የሚመጣ ሰው ከሌለ ማራዘም እንችላለን ና እስከምንችለው ፕሮግራሙ ነው እስከምንችለው ድረስ እንዲገባንና ሁኔታውን እንድንገነዘበው ለማድረግ የሚችሉትን ያህል የእርስዎን ጊዜ ካልወሰድን የምችሉትን ያክል ጥረት ቢያደርጉልን ደስ ይለናል። ጊዜው ምንም ችግር የለውም ለማለት ነው። OK እሺ እንግዲህ እነዚህ ከጎረቤት አገር ጋር ይሄ ውሃ በጣም ትልቅ ውሃ ነው። አንደኛ ውሃ የኔ ነው ተብሎ ከኔ አገር ነው የሚፈልቀው ተብሎ እንደፈለገ የሚያደርጉት ነገር አይደለም። በውሃ ማጣት የሚሞት ህዝብ እስካለ ድረስ የእኛም ህዝብ ባይሆን ማለት ነው ያንን ያካትታል። ይሄ ደግሞ ሁለት መንግስቶች ሲደራደሩም ደግሞ እንደዚህ ስነ ስርዓት ያጣ አገር ባይሆን ኖሮ የዓለም ሕግንና ሰብአዊነትን ጨምሮ የሚታይ ነገር ነው። እኔ የ Egypt ሕዝብ ውሃ ጥማት እንዳልቅ አልፈልግም። ከሰማንያ ሚሊዮን የሚበልጥ የግብፅ ሕዝብ የሚጠጣ ውሃ ካለ አባይ የለው ውሃ ባህር አላቸው፣ ጨው ነው፣ አይጠጣም። የሱዳን ሕዝብ አለ። ይሄ ሁሉ ያካትታል። ይሄ ብቻም አይደለም። ትልቅ የሆነ አገሪቷን ለብዙ አመት ጦስ ውስጥ የሚከት conflict ውስጥ ሊገባ ይችላል። በውሃ ምክንያት ማለት ነው። እንግዲህ ይሄ ይሄንን ለማድረግ ማንዴቱ ምንድን ነው? የዚህ መንግስት ህዝቡ ምን ብሏል? ለእኔ ሳይሆን ለእኔ የልጅ ልጅ ጦርነት የሚያዘጋጅ ከሆነ ምን ይላል? ስለ ስምምነቱ ወያኔ ስምምነት አድርጓል። ለህዝብ የገለጸው ነገር አለ? ምንም የለም። ይሄንን ግዙ፣ ይህንን እሸጣለሁ፣ ይህንን ለህንድ እሸጫለሁ እየሸጡ ገንዘብ ኪስ መክተት ብቻ ነው እስካሁን የሚታየው። በኃይል ሁሉን ነገር የማድረግ ባህሪ ነው። በዚህ ሁኔታ እንደዚህ አይነት ፕሮጀክት ረን ማድረግ አይቻልም። እንግዲህ እኔ በግሌ ማለት ነው የምሰጠው አስተያየት አባይን መገደብ አንደኛ ተቀዳሚ ጥያቄ አይደለም። በኢትዮጵያ ኢትዮጵያ ረሀብ አለ። ረሀብን ለማስወገድ የሚደረጉ ሊከፈቱ የሚገባቸው ብዙ ፕሮጀክቶች አሉ። እነዛ ላይ focus ማድረግ። በሁለተኛ ደረጃ የኢትዮጵያ ሕዝብ ለረሀብ ምክንያት ከሆነበት አንደኛው የራሱ አገር እየተሸጠ ስለሆነ የዛን አይነት ደባ ያለበት ፕሮጀክቶች መዝጋትና ማቆም። ሶስተኛ ተጠያቂነትን ለህዝብ አሳልፎ መስጠት ለሚደረጉ ነገሮች ሁሉ። ይሄ እስካልሆነ ድረስ ዋጋ የለውም። ሌላኛው <clears throat> ከዚህ በጣም ትልቅ ሆኖ ሊጠቀስ የሚገባው ነገር የአባይ ትልቁ ችግር እኔ እንደሚገባኝ ውሃው አይደለም። የአባይ ትልቁ ችግር ይዞ የሚሄደው አፈር ነው። ይሄ መንግስት even ትንሽ ለኢትዮጵያ ዘላቂ interest ቢኖረው የአባይን ውሃ ሳይሆን የአባይን አፈር filter ማድረግ የተሻለ ፕሮጀክት ነው። ማጣራት ማለት ነው። ለማጣራት በዓለም የውሃ ሕግ የሚፈቀደው የአፈር መጠን በጣም ብዙ ነው። ውሃ ግን ለመገደብ የሚቻለው የተወሰነ ነው እና ውሃ ኢትዮጵያ የምጠጣውም ውሃ አላጣችም። ግድቡንም ደግሞ የራሷ share አላት፣ መገደብ ትችላለች። ግን እንደፈለጋት ልትገድብ አትችልም። ወያኔ ተነስቶ ምንም እንዳልተነጋገረ ምንም እንዳልተፈራረመ የሚነግረን ነገር አይደለም። ትዝ ካላችሁ ቱርክና ኢራቅ በጣም የማይዋደዱ ሀገሮች ነበሩ። እንደ ምሳሌ ብዙ ጊዜ የምጠቅሰው ነው። Euphrates River የሚነሳው ከቱርክ ነው። ከታች ያለው ኢራቅ ነው። ቱርክ ለመገደብ በጣም ከፍተኛ ፍላጎት ነበረው። ይሄ ማለት ኢራቅን ለማስራብ ለማስጠማት ማለት ነው። ግን even አሜሪካ ally ነች፣ የኔቶ አባል ነች ቱርክ። ይሄ ነገር በፍጹም ሊፈቀድ ያልቻለ ነገር ነው። ወያኔ አሁን አደርገዋለሁ የሚለው ነው። ወያኔ ያው በአየር አየር በአየር የሚሉ ንግድ አለ አይደለም። ወያኔ he knows ይሄ ፕሮጀክት እንደማይካሄድ ያውቀዋል። ወያኔ he knows international law የሚፈቅድለትንም መጠን ያውቀዋል። ወያኔ ግን የሚያደርገው politically በህዝብ ትግል አንደኛ የተጠላ መንግስት መሆኑን ራሱ በደንብ ያውቃል። በህዝብ ትግል እየተገዛ መሆኑንም ያውቃል። ይህ አንደኛ attention፣ የ political ዳይናሚክስ፣ የፖለቲካን ማዕከላዊ እንቅስቃሴ አቅጣጫ ለመለወጥ አንድ እኔ በምጠረጥረው ማለት ነው። በሁለተኛ ደረጃ ደግሞ በዚሁ ሂደት ውስጥ አጣዳፊ ገንዘብ ከህዝቡ ለመሰብሰብ ነው። አገር ቤት ያለውን በግዴታ ነው፣ ውጭ ያለውን ደግሞ በዚህ አይነት አጭበርባሪ መፈክር ነው እና በመጨረሻ ማንሳት የሚፈልገው ይህንን አስመልክቶ ይህን አይነት ኢንቨስትሜንት ገንዘብ ማጣት ብቻ አይደለም የሚያስጠይቅም ነው። ኢትዮጵያ ዲሞክራቲክ ስርዓት በተመሰረተበት ጊዜ ይህንን ሁሉ ነገር አሰሳ ያደርጉ ወይም ደግሞ ማወቅ ያለባቸውን ለማወቅ ጥያቄ ሳያቀርቡ ይህን በሚመግባቸው ማለት ነው። እዚህ ውስጥ invest የሚያደርጉ ከሌባ ጋር ተባባሪ ማለት ነው። ይህ በኢኮኖሚም ሊተባበር ይችላል፣ በፖለቲካም ሊተባበር ይችላል። ይህ በህዝባዊ ፍርድ ቤት የሚያስጠይቅ ነው። እኔ አደረኩት ሌላውም አደረገው የሚያመልቀው ነገር አይደለምና ቃጣም አለው ለማለት ነው። ጨርሻለሁ ጊዜ hello hello ఇస్తాం మళ్ళీ አዎ ጨርሻለሁ። እሺ በጣም አመሰግናለሁኝ። ቦንድን አስመልክቶ ቦንዱ ለማ በምን በማና በምን መካከል ምንስ አይነት ዋስትና አለው? በዚህ በኩል ቅድሚያስ የሚሰጡት ነገሮች ምንድን ናቸው? የሚያመጣውስ ጉዳትና ምናምን የሚል ነገር ነው በጠቅላላ ግንዛቤ እንድናደርግበት ያደረጉን። አሁን በሀገራችን የተለያዩ ቦንዶች ወይም ደግሞ በቦንዶ አማካኝነት ወይም በወጣው ፕሮጀክቱ አማካኝነት ገንዘብን ማሰባሰብ ያስፈልግ ነበር። ወደኋላ መለስ ስላርጎትና ፕሮጀክት ፕሮጀክቱ ፕሮጀክት አንድና ፕሮጀክት ሁለት ወይም ደግሞ ጊቢ አንድና ጊቢ ሁለት በሚል በጣሊያኑ ሳሊን ተሰርቶ ግቡን ያልመታ አለና በዚህስ ዙሪያ ምንድን ነው የሚሉት? ለምንድን ነው ያኛው መውደቅ የቻለው ወይም ደግሞ ጠንካራ ሆኖ ላይሰራ የቻለውና አሁን ደግሞ በህዝብ ገንዘብ ማሰባሰብ እንዲሰራ ያስፈልገው? አዎ OK። ይህም ጥሩ ጥያቄ ነው። እነዚህ ጥያቄዎች የተያያዙ ነው። አባይን እንገድብ ጊቤ አንድ፣ ጊቤ ሁለት፣ ጊቤ ሶስት የሚሉት የተያያዙ ናቸው። እነዚህ ከላይ ልጠቅሳቸው የሞከርኩትን ነጥቦች የጊቤ ወንዞች ግድብም አላሟላም። የአካባቢው ህዝብ ላይ ትልቅ disaster እያደረሰ ያለ ግድቦች ናቸው እነዛ ለምን ቢባል ቅድም ወደ የጠቀስኩት እንመጣለን። የአካባቢው ህዝብ አልተጠየቀም። እሱ ነው የሚቆስለው፣ እሱ ነው የሚጎዳው፣ እሱ ነው የሚጠቀመው እንዲያው proper የሆነም ፕሮጀክት ከሆነ ማለት ነው። አልተጠየቀም። አሁን ወያኔ ገንዘቡን ይወስዳል። by the way መብራትም የሚሸጠው ከጊዜ አንድ የሚገኘውም ወደ አገር ቤት አይደለም፣ ወደ ውጭ ነው የሚሸጠው። የኢትዮጵያ ዋና ከተማ አዲስ አበባ ነው። በሳምንት እንደ ተራ እንደ ፈረቃ ተገብቶ ነው መብራት። በቀደም ለታ ጉለሌ የለም፣ ዛሬ እዛኛው ሰፈር አይመጣም። እንደዛ ነው። ድሮ በንጉሱ ጊዜ የነበረው እንኳን የመብራት ስርጭት ከዛ በጣም ቀንሶ ያለበት ነው የአሁኑ ሁኔታ። already outcome ኡን እያየ ነው። ጊቤ ሁለት የሚባለው ግድቡን ፈርሷል የሚል ነገር ያለው ጊዜ ሶስት ስንመጣ ደግሞ ከዛ የባሰ ፕሮጀክት ነው። ይሄ ፕሮጀክት በሚሊዮን የሚቆጠር በኦሞ አካባቢ የሚኖሩን ህዝቦች በጣም መሰረታዊ ለሆነ ኑሯቸው ማለት ነው አራሾች አሉ፣ የከብት ርቤት ተሰማሩ አሉ። በአሳ እንትን የሚኖሩ አሉ። እነዚህ ሁሉ የቤዚክ የመኖሪያ እኮ መሰረታዊ የሆነ ነገር የሰው ልጅ ሊኖር ያስፈልገዋል። ምግብ፣ የሚጠጣ ውሃ፣ እነዚህ እነዚህን የመሳሰ እነዚህን ሁሉ በጭራሽ የቀነሰባቸው እያድርም እያጠፋባቸው የሚሄድ ነው። ሰላሳ አሳ በቀን የሚያጠምደው ሰው ዛሬ ሁለትና ሶስት አሳ ሊያጠምድ የተገደደበት ሁኔታ ነው። የከብት አርቢ የሆነው የዛ አካባቢ በኦሞ አካባቢ ያለው ህዝብ ማለት ነው። ከብቶቹ የሚጠጡት ውሃ እያነሰ ወያኔ even ከግድቡ እንኳን የመጠነኛ ውሃ አለቅ እያለ ህዝቡ የሚደበደብበት ሁናቴ ነው ያለው እና በጣም የሚያሳዝን በጣም የሚያሳዝን ውጤት ነው። ይህን ግድብ አስመልክቶ ብዙ data ዎች አሉ። እኔ በዚህ ጊዜ ብዙ እንትናል ይሄ አንድ ኬንያዊ አክቲቪስት ኢካላ አንጌልስ የሚባል የጻፈው ማለት ነው። እሱም ማንበብ በጣም ጠቃሚ ነው። ምን ይላል? on World Review ላይ ነው እንትን ያለው on the dams and impacts on the Lake Turkana በሀይቁ ላይ ብቻ የሚኖረውን እንትን ነው analyze ያደረገው ሌላኛ አንድ comment suggest የማደርገው ነገር አዎ exploring the recent BBC እንትን በ BBC multimedia ላይ የወጣ ነው። ሀው ቨሪ ፑር ካንትሪ ዘ ወርልድ ፑረስ ካንትሪ ያላትን ገንዘብና ያላትን ንብረት ተፈጥሮን ecosystem ን destroy ለማድረግ እንዴት እንደምትጠቀምበት በጣም አሰቃቂ የሆነ ዲስትራክሽን ያ ዳ አገር በዓለም ላይ በድህነቱ ከምትታወቀው አገር አንዱ አገራችን ነው። ይቺ አገር ግን ማን ሊረዳት ይችላል? የራሷን ecosystem የራሷን ሚገር ይህንን ለምንም የማይበቃ ኢኮኖሚ እዛ ላይ ያውላል እና I think የወያኔ ትልቁ ፕሮጀክት የሚታወቅበት destroy everything finally you'll destroy ኢትዮጵያ ነው። የማንንም ፕሮጀክት ብትሄዱት የመሬት ሽያጩን የምኑን በዚህ ትልቁ ፕሮጀክት ውስጥ ነው ያለው። ኢትዮጵያን ማወቅ ያለባቸው ወያኔ ኢትዮጵያዊ መንግስት አይደለም። ኢትዮጵያ መንግስት የላትም ማለት ይቻላል። ኢትዮጵያዊ በኢትዮጵያ መወለዳቸው ብቻ ነው። በተግባር ግን ኢትዮጵያዊ አይደሉም። ሁሉ ነገር planned ነው። የማጥፋቱ ነገር planned ነው። ህዝቡ ተስማምቶ እንዳይኖር የሚያደርጉ ክፍፍል planned ነው። ኢንቫይሮንመንትን ኢኮሎጂን፣ ሰውን ማስራብ planned ነው። ሰው እየተራበ አለም እየረዳ ጉድ ሲባል ምናምን ወያኔ ስንዴ ከባህት ላይ አንስቶ በስድስት መቶ ምናምን ብር የሚሸጥ መንግስት ነው። planned ነው። ወያኔ የኢትዮጵያን የቤተ ክርስቲያን ቅርጻ ቅርጽ ለትውልድ የነበረውን ኒውዮርክ ወስዶ ገና እንደገባ ባህራጅ ሲፈስ planned ነው። destroy the culture destroy the social network destroy the very በቃ የመጨረሻ ዝቅተኛ የሆነውን ማህበራዊ ህይወት ሁሉ አፍርሰው ቤተሰብን አፍርስ። የዚህ መንግስት ፕሮጀክት ይሄ ነው። ድልድዮቹን እዚህ ውስጥ ነው አካተን ማየት ያለብን። ፓኬቱ ግን ያ ነው። ሴት እህቶቻችን በህፃንነት እድሜያቸው እየተሸጡ የተረፈው ባህር እየገባ ከወያኔ ፕሮጀክት ውስጥ ያለ ነው። ዲስትሮይ ዘ ካልቸር በቃ አዘን ኢትዮጵያ pride ኡን አጥፋው። expose ለበሽታ ለአንገር ለድሮውት ለምን ምን ማለት ይቻላል? ምን የቀረ ነገር አለ? ለኢትዮጵያ ሕዝብ የቀረው አንድ ነገር ነው። ከእሱ ጋር የወገንም ሌላ ነገር የለንም። ጠንክሮ ቆሞ ለመጨረሻው መፍትሄ ወያኔ እንመጣለሁ ይሄ ነው እንግዲህ ሌላ ጥያቄ። እሺ እኔ ካነበብኳቸው ወደ ኦሞ አካባቢ በሚኖሩ ወደ ሁለት መቶ ሺህ ህዝቦች መካከል በስምንቱ በተለይ በስምንት ቀበሌዎች ወደ ሰባት እዚህ ያሉ በዛ አካባቢ የሚኖሩትን ህዝቦች ግጦሻቸውንም እርስዎ እንዳሉት ቀደም ለከብቶቻቸው እንደገናም ደግሞ አርሰው ለመብላት ሁሉ ችግር እንዳለና የዓለም ህዝብ ሁሉ ይሄ ነገር መሆን የለበትም እያለ ርብርቦሽ ያደርጋል። ለምሳሌ የሰርቫል ኢንተርናሽናል ዳይሬክተር የሆኑት ስቲፈን ካሪ በዚህ ጉዳይ ላይ ሰፋ ባለ መልኩ የሰዎችን መብት በተለይም በኦሞ ወንዝ አካባቢ የሚኖሩትን ወደፊት ማለት ነው ይህ ግድብ ቢሰራ የሚያመጣውን ውድመት አስጊ መሆኑን የጎርፍ መጥለቅለቅ ሁሉ ሊደርስ እንደሚችል እና እንዲሁም የተለያዩ ጋዜጠኞች በዛ አካባቢ የሚኖሩትን የኦሞ ነዋሪ ህዝቦችን በጠየቋቸው ጥያቄ መሰረት ጊቤ ራሱ ሶስተኛው ምን እንደሆነ የማያውቁና ራሱ ምንድን ነው ስሙ ይቅርታ ግድብ ራሱ ምን እንደሆነ እንኳን መረዳት አልቻሉም። እርስዎ እንዳሉት ህዝቡ የተነገረውና በዚህ ጉዳይ ላይ የተወያየበት ለሀገሪቱ ህዝብ ይጠቅማል ተብሎ የታሰበበት አይደለም። በእርግጥም ደግሞ በሀገራችን ያሉ ሰዎች ልክ በደርግ ጊዜ ለእናት ሀገር ጥሪ እያንዳንዱ ሰው የወር ደመወዙን እንደሚከፍለው ሁሉ አሁንም ለዚሁ ለቦንድ ጉዳይ በግዳጅ ይደረጋሉ። ያ ግዳጅ ስላለበት ይሁን ብለን እንኳን ብንስማማ ውጭ ያለው ህዝብ በነጻነት የሚኖረው ብዙ ነገር አንብቦ አውቆ መዝኖ መገመትና ማረግ እምቢኝም ማለት የሚችለውን ህዝብ ሌላው ያለም ህዝብ ፊርማ እያሰባሰበ ለቦንዱ መደረግ የለበትም ወደፊት የሚያመጣው በሀገሪቷ ላይ የከበደ ነው በሚልበት ሰዓት ቦንድ በማለት የሚገዙት ሰዎች ላይ ወይም እኛ ውጭ የምንገኘው ሰዎች በዚህ ዙሪያ እርስዎ ምን ይላሉ? አዎ ጥሩ ጥያቄ ነው። ይሄ ጥያቄ በጣም መሰረታዊና ወሳኝም ነው። እናት ልጇን ልጇ ልጇ ነው። ልጇን ግን በደንብ የምታውቀው በመከራ ቀን ነው። ኢትዮጵያ እና የኢትዮጵያ ሕዝብ ማለት ነው እኛን በዚህ ጊዜ አያጠናም ማለት አይደለም። በፍጹም ራሳችን ራሳችንን ማወቅ አንፈልግም እስካልን ብቻ ነው። በዚህ በመከራው ጊዜ ማን ምን እንደሚሰራ ያውቃል። ከወያኔ ጋር ከጎረቤቱ ተነስተው በወያኔ ገንዘብ አግኝቶ የሚሰልሉትን ህዝቡ እያነቀ ያወጣቸዋል። ይሄ ቦንድ እኮ በቦንድ የሚወጣ ገንዘብ እኮ ዜን document ማግኘት እኮ እዚህ ሀገር ሆኜ እችላለሁ እኮ ገዢዎችን እኔ ባለሁበት ሀገር የሚገዙ ከሆነ ሄጄን የምጠይቀው right አለኝ። ሰርሜ ID card ኤን አሳይቼ አገኛቸዋለሁ። የዚህ ሀገር ህግ ይፈቅዳል። ምክንያቱም እኔ interest አለኝ፣ የጽሁፍ interest አለኝ፣ እጽፋለሁ እላለሁ በዚህ ግድብ ላይ ከዚህ ሀገር የወጡትን እና ይቻላል። ማንም ተደብቆ አንደኛ አይቀርም። ሁለተኛ የመጠየቅ ጥያቄ ብቻ አይደለም። ይሄ ነገር እያንዳንዱን ሰው እንደ ዜጋ ብቻ ሳይሆን